ሰዎች ለታሪክ ያላቸው አመለካከትና የሚሰጡት ትርጉም እንደየግንዛቤያቸው የተለያየ ነው። ታሪክ ማለት ያለፈን ክስተት ብቻ የሚዘክር ወሬ፣ ተረት ተረት፣ ዜና መዋዕል፣ ትውፊት፣ ገድል ነው እየተባለ ለዘመናት ሲነገር ቆይቷል። ነገር ግን ይህንን አባባል ምሁራኖቹ ያረጀ ያፈጀ የታሪክ ግንዛቤ ነው ሲሉ ተቃውሟቸውን ያቀርባሉ። እነኚህ ዘመናዊ የታሪክ ተመራማሪዎች ታሪክን በተገነዘቡበት ልክ እንዲህ ያብራሩታል። ንጉሥ ገሌ ከገሌ ተወለደ፣ ከገሌ ጋር ተዋጋ፣ በጦር ሜዳ ሞተ የሚል ዜና መዋዕል የሚፈይደው ነገር የለም። የተወለደ ሁሉ ይሞታል። ይህ ምን አዲስ ነገር አለው? እኛ ማስተማር ያለብን ስለነበረው ስርዓት፣ ተቋም፣ ላዕላይ መዋቅር፣ ታህታይ መዋቅር፣ የአስተዳደር ድርጅትና የእውቀት የሀገርና የህብረተሰብ ግንባታ መሳሪያ ነው። በተጨማሪም ታሪክ በትርጉምም በተግባርም የሰው ልጅ ያለፈን ዘመን ስራ በቦታና በጊዜ ከተጨባጭ መረጃ በማጥናትና በማገናዘብ ዛሬ የራሱን ብሎም የህብረተሰቡን ህልውና ህይወትና ተግባር የሚያውቅበት የእውቀት ስልትና መሳሪያ ነው። ውድና የተከበራችሁ የራዲዮ ነጃሽ ተከታታዮች አሰላም አለይኩም ወራህመቱላሂ ወበረካቱ። ይህ ሳምንታዊ ከታሪክ አምድ ፕሮግራማችን ነው። በዚህ ፕሮግራም ላለፉት ተከታታይ ሳምንታት አንድ መጽሐፍ ስንተርክላችሁ እንደነበር ይታወቃል። በዚህ ባለፉት የመጽሐፍ ገጾች ወይም የጥረቃ ክፍሎች ብዙ ቁም ነገሮችን የጨበጥንበትና ከአምባሳደሩ የህይወት ተሞክሮ የተማርንበት በተለይ ኢስላም አጽንኦት ሰጥቶ ለሚያዘውና ጾታ ሳይለይ በሁሉም ላይ ግዴታ ባደረገው እውቀትን የመፈለግ ዘመቻ አምባሳደሩ የከፈሉት መስዋዕትነት ከዛሬው የእኛ ማንነት ጋር ሲነጻጸር አጂብ ያሰኛል። ዛሬ እውቀትን ለማግኘት ሩቅ መሄድ ሳያስፈልግም ከቤታችን ተቀምጠን ሁሉም ማግኘት በምንችልበት ዘመን አንድ መጽሐፍ ጀምረን ለመጨረስ የምናየው አበሳ ያለን ተነሳሽነትና ያለን ሞራል ምን ያህል እንደሆነ እያንዳንዳችን ራሳችንን ልንጠይቅ ያደረገ ነበር። የታሪክ ግንዛቤ ላይ ሳልጠቅሰው የማላልፈው በህይወቴ ካጋጠመኝ አንድ ጉዳይ ከእለታት አንድ ቀን በዋሽንግተን ከተማ ወደሚገኘው ኢትዮጵያ ኤምባሲ ለጉዳይ ሄጄ ጉዳይን ለኤምባሲው አማካሪ ለአቶ አቡበከር ጂሎ የኦሮሞ ተወላጅ በምገልጽበት ጊዜ አንድ የቆንስላ ክፍል ጸሐፊ አንድ የይለፍ ወረቀት ወይም ነጭ ደብተር ይዞ መጥቶ መመሪያ ይጠይቃል። ይህ ዶክመንት ሀገር ለሌላቸው ስደተኞች የሚሰጥ የይለፍ ወረቀት ነው። ከአንዲት ልዕልት የኃይለ ስላሴ የልጅ ልጅ የቀረበ ነው። ኢትዮጵያ ኢትዮጵያ ለመግባት ቪዛ እንዲሰጣቸው ነው መመሪያው ምንድን ነው የሚል ጥያቄ ነበር የክፍሉ ኃላፊ አቶ አቡበከር የሰጡን መልስ ምንም የሚከለክል ነገር ያለ አይመስለኝም። ቀድሞ ንጉሳዊ ቤተሰብ ሀገር የሚያሰጋ ነገር የሚመጣ አይመስለኝምና ፍቃዱ ይሰጣት ብሎ ይወስናል። ከፍ ብሎ ከተዘረዘረው ሁሉ የሚገኘው ታሪካዊ ግንዛቤና ትምህርት ፈጣሪን ካለመፍራት የሚፈጸም ግፍና ጭቆና፣ ከልጅ ወደ ልጅ የሚተላለፍ ውርደትና ውድቀት ሊያመጣ መቻሉ ነው። የግርማዊ ጃንሆይ የልጅ ልጅ ሀገር የሌላቸው ሰው መታወቂያ ይዘው አያታቸው ለብዙ ዓመታት ፈላጭ ቆራጭ ሆኖ? ሲገዙ በነበረው ሀገር ለመግባት ፍቃድ ያስፈለጋቸው በኃይለ ሥላሴ ዘመነ መንግስት ግፍና ጭቆና ደርሶብኛል ከሚል የኦሮሞ ተወላጅ መሆኑ ከግፍ ስራ ለመቆጠብ መልካም ትምህርትና ግንዛቤ ሊሆን ይችላል። የስልጣን ቁንጮ ለመጨበጥ ለሚሽቀዳደሙት ሁሉ ፍርሃተ እግዚአብሔር ከሌላቸው ይህ ትምህርት ሊሆናቸው ይገባል። ምክንያቱም የኢትዮጵያ ሕዝብ በቀላሉና በጠቅላላው ለመሪው በቅንነት ይገዛል። ሕዝብ ያዘነበት መሪ ሲባል ሙስሊሙን ብቻ ሳይሆን ሕዝበ ክርስቲያኑንም ይመለከታል። ምክንያቱም ሕዝበ ክርስቲያኑ በእምነቱ ምክንያት የተሻለ ኑሮ አላገኘም። ምናልባት እስላም ወገን በተለይ ቆለኛው ከደገኛው ህዝበ ክርስቲያን የተሻለ ኑሮ አለው ለማለት ይቻላል። በእውነቱ የክርስቲያኑ ሃይማኖት የተፈለገው ለፖለቲካ መሳሪያ ለማድረግና ህዝብን ለመለያየት እንጂ በተለይ ክርስቲያኑን ህዝብ ለመርዳት አይደለም። በእርግጥ ሞራሉን ከፍ አድርጎታል። በኑሮ መሻሻል ግን ከሙስሊሙ ህዝብ የተሻለ ኑሮ አላገኘም። የግብጽ ጉዞ ወደ ግብጽ ከመሄዴ በፊት አዲስ አበባ ከሚገኘው ከታላቁ ወንድሜ ጋር በመጻጻፍ ገንዘብ እንዲልክልኝ ጠየኩት። እርሱም በበኩሉ አላህ ለጀነት ያድርገውና የተቻለውን ከማድረግ ወደ ኋላ አላለም። ገንዘቡ ከተገኘ በኋላ የጉዞ ጓደኛ መፈለግ ነበረብኝ። አንድ የወሎ ተወላጅ ሸህ እንድሪስ የሚባልና አንድ ደግሞ ሌላ ሸህ ሰዓድ የሚባል የኤርትራ ተወላጅ አብረን ለመሄድ ተስማማን። በዚሁ መሰረት ትምህርት ቤቱ ሲዘጋ ከካርቱም ወደ ዋዲ ሐልፋ ወደሚባለው የሱዳን ጠረፍ በባቡር አመራን። እዚያም ከደረስን በኋላ ግብጽ ለመግባት የይለፍ ፈቃድ ማግኘት ስለነበረብን ፈቃዱን የሚገኝበትን ዘዴ አጠያየቅን። ለዚህም ጥያቄ ያገኘነው መልስ ፍቃድ ሳታገኙ እዚህ መድረሳችሁ ከታወቀ በፖሊስ ታጅባችሁ ወደ መጣችሁበት ሀገር ትመለሳላችሁ እንጂ ፍቃድ የሚሰጣችሁ የለም። ያላችሁ ምርጫ ከሱዳን ወደ ግብጽ ወሰን ለመሻገር የከብት ኮንትሮባንድ ከሚነግዱ ሰዎች ጋር መሄድ ብቻ ነው። እነዚህ ነጋዴዎች የሚገኙበት ሀገር እኔባ የምትባል የግብጽ ግዛት ውስጥ ነው። እዚህ ከተማ ለመድረስ የአምስት ቀን የእግር ጉዞ ያስፈልጋቸዋል ተባልን። ይህን ከሰማን በኋላ የነበረን ምርጫ የአምስት ቀን የእግር ጉዞ ነው። ስለዚህ አንድ ቀን የነበረንን ከባድ ዕቃ መጽሐፍትን የመሳሰሉና እና ሳጥናችንን ጥለን በጣም አስፈላጊ የሆኑትን ልብሶቻችንን ብቻ ይዘን ከሰዓት በኋላ የእግር ጉዟችንን ጀመርን። ጀንበር ልትጠልቅ ስትል አንድ ባለመኪና ሀብታም ሰው ያገኙናል። መኪናቸውን አቁመው አነጋገሩን። ከአነጋገራቸው የውጭ ሀገር ሰዎች መሆናችንን ይረዳሉ። ኑ ብለው መኪናቸው ውስጥ አስገቡንና ወደ ቤታቸው ከወሰዱን በኋላ ሚስጥራችንን አወቁ። ትምህርት ፈላጊዎችና ወደ አዝሀር ለመሄድ የመጣን የሀበሻ ተወላጆች መሆናችንን ከተረዱ በኋላ ራት አብልተው አንድ የሀገሩ ተወላጅ የሆነ ሰው ጠርተው ደረቅ ተምር አሸክመው መንገዱንና አቅጣጫውን እንዲያሳየን ወሰን ጠባቂዎች እጅ እንዳንወድቅ መክረው አሰናበቱን። ሌሊቱኑ በጨረቃ ብርሃን እየተጠቀምን መንገድ የሚያመለክተን የተሰጠን ሰው አብሮን ትንሽ ከሄደ በኋላ አንድ ቦታ ላይ ስንደርስ እኔ ከዚህ መመለስ አለብኝ፣ እናንተ ያለባችሁ ቀጥታ በዚህ መንገድ መቀጠል ነው፣ የሚያስደነግጣችሁ አውሬ አታገኙም፣ አይዟችሁ ብሎ ተሰናብቶን ተመለሰ። እኛም የተሰጠንን ምክር ይዘን ጨለማን ተገን አድርገን የጀመርነው ጉዞ ቀጠልን። አንድ ቦታ ላይ ተሳስተን አንድ ኮረብታ ላይ ስንወጣ የማብራት ጭላንጭል ታየን። የወሰን ጠባቂዎች ወታደሮች ይሆናል በሚል ስጋት ወደ ኋላ አፈገፈግን። ዳርዳሩን በመሄድ ፈረስ ወደሚባለው ግብጽ ግዛት የሱዳንን ክልል አልፈን ገባን። እዚያም የደረስነው ንጋቱ አካባቢ ስለሆነና በጣም ደክሞን ስለነበር አባይ ዳር የሚገኝ ዛፍ ስር ወደቅን። የፀሐይ ጮራ ሰንጥቅ ብላ ፊታችን ላይ ባረፈችበት ጊዜ ከእንቅልፋችን ነቅተን አይናችንን ስንከፍት እምብዛም ከኛ ራቅ ከማይል የአባይ ወንዝ ውስጥ የሚገላበጥ አዞ እናያለን። ተነስ ተነስ ተባብለን ወደ ከተማ መንደር አምርተን አንድ መስጊድ ውስጥ ገባን።